يه كفل هلت يفك تمهرتنا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين ود برنامجين تكتاتوج السلام عليكم ورحمة الله وبركاته بكفل عند تمرتاتشن فيكيه مالت من مالت نو يملون يفيكيه مسراتوج آه، ويم مذهب مسراتوج እነማን ናቸው የፍቄ ትምህርትስ ምን ምን ጉዳዮችን ያጠናል የሚሉትን የተወሰነ መግቢያዎች ማየታችን ይታወሳል። ዛሬም መግቢያዎችን አልጨረስንም። አንዳንድ ቴክኒካዊ ፍቺ የተሰጣቸው ተርሞች ወይም ቃላቶች ይኖራሉ በፍቂ ትምህርት ውስጥ እነዚህን ለማየት እንሞክራለን በብዛት ማለት ነው አህካሞች በእነዚህ ዙሪያ ነው የተለያዩ ድንጋጌዎች አሉ እነዚህ ድንጋጌዎች ደግሞ ዑለማዎች ምን እንደተፈለገባቸው እንግዲህ ገደብ ሰጥቷቸዋል ሸሪያዊ ትርጉም እንደዚሁም ያው ቋንቋዊ ትርጉምም እንዳላቸው ሁሉ በሸሪያው የተፈለገባቸው ነገሮች ግን ምንድናቸው የሚለው ነገር ሰጥቷቸዋል እነዚህ በጣም ወሳኝ ናቸው። በትምህርቶቻችን ውስጥም ደግሞ ወደፊት በተደጋጋሚ ስለምናያቸው በደንብ ትኩረት ሰጥተን ቀድመን ማወቁ አስፈላጊ ነው፣ ግራ እንዳይገባን ማለት ነው። እንደዚሁም ወሳኝም ናቸውና ነው ወሳኝም በመሆናቸው ባረከላሁ ፊኩም። እንግዲህ የተወሰኑ ነጥቦች ናቸው። አንድ ሌሎቻቸው በተለያየ መልኩ ያስቀምጣሉ። ቅድም ባልኳቸው መሰረት ዑለማዎች እንደየ እውቀታቸው እይታቸው እነዚህንም ነገራቶች ሰፋ አድርገው የሚያስቀምጡ አሉ። አጠር ባለ መልኩም የሚያስቀምጡ አሉ። እንግዲህ አህካም እነዚህ ድንጋጌዎች አህካም ማለት ድንጋጌ ማለት ነው። ሁክሙ የሚለው የእሱ plural form ኡ ነው ወይም ጀም ነው የብዙ መገለጫው ነው ማለት ነው። በቋንቋ ደረጃ ይሄ ሁክም ማለት አንድን ነገር ያኒ መወሰን ማለት ነው። አልቀዳ በሆነ ጉዳይ ላይ ውሳኔ መስጠት ሁክም ይባላል። ሸሪያዊ ፍቹ የሚሆነው ሸሪያው የተፈለገበት ነገር በሸሪያው የተፈለገው ነገር አንድ ሙከለፍ የሆነ ሰው አላህ ስብሓን ወተዓላ እንዲፈጽም ግዴታ ያደረገበት ሰው ማለት ነው ለመፈጸም ግዴታ የሚሆንባቸውን ነገሮች የሚያጠና ማለት ነው ያኒ በዛ ዙሪያ ያለ እውቀት እና አላህ ስብሓነ ወተዓላ ሙከለፍ የሆነው ባሪያ እንዲፈጽመው ግዴታ ያደረገበት ለምሳሌ ሶላት፣ ጾም፣ ሐጅ፣ ዘካ ወዘተ በርካታ ነገሮች አሉና ሸሪያው ያስቀመጠው አላህን እንዲያመልክበት ሸሪያው ያስቀመጠው ነገር ማለት ነው በአጭሩ ይሄ አህካም ይባላል ድንጋጌዎች የምንላቸው ነገሮች ይህንን ነው የሚገደድ ያን ነገር መስራቱ ወይም መፈጸሙ መተግበሩ ግዴታ የሚሆን ነገር በሰው ላይ እነዚህ ሁሉ ምን ይባላሉ ድንጋጌዎች ይባላሉ እዚህ እንግዲህ እዚህ ላይ ያው በርካታ ነገሮች አሉ። ዋጅብ፣ ሱና፣ ሙባህ፣ መክሩ ሀራም የሚሉ ነገሮች አሉ። ሌሎችም አስፈላጊ ተርሚኖሎጂዎችን አብረን ማየት እንሞክራለን። በመጀመሪያ ደረጃ ዋጅብ ዋጅብ ምንድን ነው? ዋጅብ ማለት በቋንቋ ደረጃ ላዝም የሚለውን ይሰጣል። ያኒ ግዴታ ማለት ነው በእኛ ቋንቋ። ፈርድም ይባላል ፈርድም ይባላል። ወልዋጅብ ወልሐትም ወላዝም ይላሉ በአረብኛ። ያኒ ግዴታ የሆነ ነገር ማለት ነው መፈጸም ያለበት ነገር ግዴታ የሚለውን በቋንቋችን ማስቀመጥ እንችላለን። ኢስጥላሃን ዑለማዎች እያስቀምጡለት ትርጉም ደግሞ ምንድን ነው? ما أمر به الشارع شريعة ويا زبت نجر على وجه الإلزام እንዲፈጸም እንዲፈጸም ያ ነገር እንዲተገበር ሸሪዓ የሚያዝበት ወይም አላህ ያዘዘበት ወይም ነቢ ስ ሰለም ያዘዙበት ለምሳሌ አምስት ሰላቶችን አምስት ሰላቶችን ማለት ነው ይሄ እንግዲህ ምንድነው ዋጅብ ነው። የልዝም አልኢትያን ብሄ ሰላትን አምስቱን ሰላት ማለት ነው ግዴታ ነው። አንድ ሰው መስገድ አለበት። ይሄን ካደረገ ደግሞ ወዩሳቡ ፋዒልሁ ግዴታዎችን የፈጸመ ሰው ደግሞ ምንድን ነው አጅር ያገኝበታል፣ ይሸለምበታል። የማያደርግና የማይተገብር የማይፈጽም ከሆነ ደግሞ ወዩአቀብ ወዩአቀብ ታሪኩሁ የሚተው ሰው ደግሞ ይቀጣበታል። የማይሰራ ሰው ይቀጣበታል። ስለዚህ ዋጅብ ማለት ምንድን ነው? ግዴታ የሆነ ነገር አላህ ስብሓን ወተዓላ ያዘዘበት ነገር ማለት ነው። ይሄን አንዳንድ ለማዎች ዋጅብ የሚለውን ፈርድ ፈርድ ፈርድና ዋጅብ ልዩነት የለውም ይላሉ። ሸሪያው የፈለገው ነገር ማለት ነው። እንዲተገበር የፈለገው ነገር ዋጅብ ይባላል። ይሄ በቁርአን በሱና የመጣ ግዴታ ሆኖ አንድ ነገር በቁርአንና በሐዲስ የመጣ መሆን አለበት። በዚህ መረጋገጥ አለበት። ወይም ደግሞ በዑለማዎች እጅማ ስምምነትን መረጋገጥ አለበት። በዚህ ዙሪያ የሚቀርቡ ማስረጃዎች ያለ አንዳች ጥርጣሬ የዛን ነገር ግዴታነት በግልጽ የሚያስረዱ መሆንም አለባቸው። በዚህን ጊዜ ግዴታ ነው ይባላል። መተግበሩ ዋጅብ ነው። ሰውየው አላህ ያዘዘበትን ነገር ከፈጸመ አጅር ያገኝበታል። የማይተገብር ከሆነ ይቀጣበታል። ጠይ እንደዚሁም ወመን ዩንክር የሚያስተባብል ወይም ደግሞ የማይቀበል ምንን አልፈርድ ግዴታ የሆነን ነገር ወይም ዋጅብ የሆነን ነገር ከፈር ወኸረጀ አን ልእስላም ከሃዲ ነው የሚሆነው ከእስልምና የወጣ ይሆናል ለምሳሌ ቅድም እንደ ምሳሌ ነው። አምስት አውቀት ሶላቶችን አምስቱ አውቀት ሶላት አምስቱ ሶላቶች በቀን የምንሰግዳቸው ፈርድ ናቸው። ዋጅብ ነው፣ ግዴታ ነው። በቁርአንና በሐዲስ የተረጋገጠ ነው። ቀጥዒ የሆነ ደሊል ማስረጃ አለው። ይሄን ነገር ግዴታ አይደለም የምልና የሚያስተባብል ሰው ምን ይሆናል? ሙሉ በሙሉ ከሃዲ ይሆናል፣ ከእስልምና ይወጣል ያለ አንዳች ጥርጥር ማለት ነው። አላህ ይጠብቀን። ስለዚህ ምን ተገንዝበናል? ይሄ ፈርድ አላህ ስብሓነሁ ወተዓላ ያዘዘበት ቁርአን በሐዲስ በእጅማ የተረጋገጠ ቁርጥ ያለ ማሰጃ ያለው መሆን አለበት። መተግበሩ ግዴታ የሆነና አጅር የሚያስገኝ አለመተግበሩ ደግሞ የሚያስቀጣ ማስተባበሉ ደግሞ ከእስልምና ሙሉ በሙሉ የሚያስወጣ ፈርድ ማለት ዋጅብ የሚለውንም ዑለማዎች አንዳንድ ጊዜ የሚለያዩ አሉ የሚለያዩ አሉ አንድ በአንድም የሚያስቀምጡ አሉ በዚህ መልኩ ማየት ይቻላል ጠይብ ዋጅብ የምንለው ነገር ወይም ይሄ ፈርድ የምንለው ነገር ዑለማዎች አንዳንድ ጊዜ ይከፋፍሉታል ራሱን በተለያየ ቦታም የሚከፋፍሉ አሉ ለምሳሌ ፈርድ ፈርድ አልአይን ፈርድ አልኪፋያ በማለት በሁለት ይከፈላል ይሄ ብዙ ጊዜ የምታወቀው ነው ዋጅቡን ሙአየን ልንለውም እንችላለን። ይህ ማለት ምን ማለት ነው? ፈይ አይን የምንለው ሸሪያው ወይም አላህ ስብሓነሁ ወተዓላ በእያንዳንዱ ባሪያ ላይ ያለ ምርጫ ግዴታ ያደረገው ነገር ለምሳሌ ጾም፣ ሰላትን መውሰድ ይቻላል። ይሄ እያንዳንዱን ሰው የሚመለከት ግዴታ ነው። ፈርደል አይን በነፍስ ወከፍ እያንዳንዱን ሰው የሚመለከት ድንጋጌ ነው። ሰላት መስገድ ያለብኝ እኔው ራሴ ነኝ። አባቴ ለእኔ አይሰግድም። ሌላው የመንደር ሼክ ወይም ኸጢብ ወይም ኢማም መስጅድ ለእኔ አይሰግድልኝም። እያንዳንዱ ሰው ለራሱ መስገድ አለበት ማለት ነው። ጾምም እንደዛው ጾምም እንደዛው። ሌላው ይሄ ኪፋያ የሚባለው ነገር ነው። ፈርደል ኪፋያ ፈርደል ኪፋያ የሚባለው ካልተፈጸመ ሁሉንም የሚያስጠይቅ ያ ነገር ካልተተገበረ ሁሉንም የሚያስጠይቅ ነው የሚሆነው። ነገር ግን ከፊሉ ከተገበረው ሁሉም ከተጠያቂነት ይድናሉ። ስለዚህ ተግባሩ በተወሰኑ ሰዎች ከተገኘ ግዴታ አይሆንም ማለት ነው። በሌሎች ሳይ ሁሉም ሰዎች መፈጸም አለባቸው አይባልም። ሁሉም ሰዎች መፈጸም አለባቸው አይባልም። ይሄ ፈርድ ኪፋያ ይባላል። ፈርድ ኪፋያ ይባላል። የተወሰኑ ሰዎች ያን ነገር ካደረጉ የሚወርቅላቸው ፈርድ ኪፋያ ይባላል። ስለዚህ ለምሳሌ ሰላት አልጀናዛ ሰላት አልጀናዛን የሞተን ሰው መሸኘት አጥቦ በሱ ላይ ሰግዶ መሸኘት ምንድን ነው? ፈርድ ነው። ነገር ግን አንድ ወረዳ ውስጥ ያሉ ሰዎች በሙሉ ወይም የአንድ ሀገር ሙስሊሞች በሙሉ ያ ሰው ላይ መስገድ ወይም ሄዶ መቅበር ላይ ግዴታ አይሆንባቸውም ማለት ነው። የተወሰኑ ሰዎች በዚህ ጉዳይ ላይ ከተገኙ ላስ ተሳክቷል። ከሌሎቹ ያስቆጥ ይወርቅላቸዋል፣ ያኒ ይቀርላቸዋል፣ አይጠየቁበትም ማለት ነው። አይጠየቁበትም ሌሎቹ ቀሪዎቹ ያልሰገዱ ሰዎች ባይሰገድበትስ ሁሉንም ሰው የሚያስጠይቅ ነው የሚሆነው ማለት ነው ሁሉንም ሰው የሚያስጠይቅ ነው የሚሆነው ስለዚህ ይሄ ሁለተኛው አይነት ነው አንዳንድ በዚህ ዙሪያ አሁንም በርከት ያሉ ትንተናዎች ይሰጣሉ ያኒ እውቀታችን ሰፋ እያለ ሲሄድ ማወቅ እንችላለን በየአጋጣሚዎቹ ለምሳሌ አንድ ሰው ይሄ ፈርድ ልኪፋያ ወይም ፈርድ ልአይን ከምንለው ውጪ ለየት ብሎ የሚሄድ ነገር አለ ለምሳሌ ከፋረተል የሚን አንድ ሰው የማለ ከሆነና ያን መሐላ ካልተገበረው ከፋራ ይጠበቅበታል ከፋራ ይጠበቅበታል ግዴታ ነው ማለት ነው ይሄ አሁን ምን ይባላል ይሄም ፈርድ ነው ዋጅብ ሆኖበታል ማለት ነው ዋጅብ ሆኖበታል ምክንያቱም ካልከፈለው ይቀጣበታልና ከፋራውን ካላወጣ ለቅጣት ይዳርገዋል። ይሄ ነው ግዴታ ያስደረገው። ይሄ ደግሞ ቅድም እንዳልነው የግለሰብ ጉዳይ ነው። ከፋራውን የሚያወጣው የማለ ሰው ነው እንጂ ሌላ ሰው አይመጣበትም። ሌላ ሰው አይመጣበትም ማለት ነው። ይሄ ከቅድሙ ስር የሚታይ ነው። ፈርደል አይን ከምንለው ስር የምታይ ይሆናል። ፈርደል ኪፋያ ቅድም ባለው መሰረት እንግዲህ እዛ ስር አይተናል። እያንዳንዱ ሰው የማድረግ ግዴታ የሌለበት ጉዳይ የተወሰኑ ሰዎች ያን ነገር ካደረጉት ይወርቅላቸዋል ማለት ነው። ለምሳሌ እውቀት እውቀት መፈለግ በሁሉም ሙስሊም ላይ ግዴታ ነው፣ በሴትም በወንድም ላይ ግዴታ የሚሆነው እውቀት ግን የትኛው ነው? እውቀት ስንል እዚህ ጋር የሸሪዓዊውን እውቀት ነው። እውቀት ስንል ይሄ ግዴታ የሚሆንባቸው አሉ፣ ግዴታ የማይሆን እውቀት አለ ማለት ነው። አንድ ሰው ለምሳሌ በአንድ መንደር ውስጥ ሁሉም ቁጥባ አያደርግም፣ ሁሉም ለሰዎችን አያሰግድም። አንድ ሰው በቂ ነው አይደለም? እንደዛ ሙዓዝን አንድ አዛን ከወጣ ከአንድ መስጊድ በቂ ነው። ሁሉም ሰው ሙዓዝን መሆን የለበትም። አንድ ሀገር ላይ አንድ ቃዲ ዳኛ ካለ በቂ ነው ማለት ነው። ሁሉም ሰው ዳኛ መሆን የለበትም፣ ምንም እንኳን እሱ መወራረስ የሚቻል ቢሆንም። ስለዚህ አሁን ሁሉም ሰው የቃዲን ትምህርት መማር አለበት፣ የህግ ትምህርቶችን ማጥናት አለበት። ይህ ግዴታ አይደለም ማለት ነው። ተወሰነ ሰው ከተማረ ይበቃል። ነገር ግን ዑለማዎች በስምምነት ያስቀመጡት ነገር ምንድን ነው? እያንዳንዱ ሙስሊም ማወቅ ያለበት ነገር ግዴታ ምንድን ነው? እነዚህን ዒባዳዎች ፊቅሁል ዒባዳቶችን ናቸው። ጾም፣ ሰላት፣ አቂዳውን ተውሂድም ማለት ነው። ላኢላሃ ኢለላን ትርጉሙን ማወቅ አለበት። የላኢላ ኢለላን ትርጉም ካላወቀ ዋጋ የለውም። ላኢላሃ ኢለላ ሸርጦች አሉት፣ ያን ማወቅ አለበት። አርካኖች አሉት። የመሐመድ ረሱሉላህም እንደዚሁ ይህ አቂዳ ውስጥ ነው የምታየው። ከዛ በኋላ ሰላትን ማወቅ አለበት። ጾምን፣ ዘካን፣ ሐጅን እነዚህ ሁሉ በደንብ አድርጎ ማወቅ አለበት ግዴታዎች ናቸውና ካላወቀ እንዴት ይተገብራቸዋል ግዴታ ሁሉ ጊዜ የሚተገብራቸው ስለሆነ ሀጅ በእርግጥ ሀጅ ሲያደርግ ዋጅብ ሊሆንበት ይችላል ሀጅ ለመሄድ ስል ማለት ነው ምክንያቱም ግዴታነቱ በሸርጥ ነውና በሚችል ሰው ላይ ስለሆነ ስለዚህ እነዚህ አይነት ነገሮች ተለይቶ ይታያሉ ለማለት ፈልጌ ነው ሌሎች ዘርዘር ያሉ ለምሳሌ ፈተዋ ለማድረግ የሚያስችል እውቀትን መታጠቅ ይሄ ሁሉም ሰው ላይ ግዴታ አይሆንም። እነዚህን የፍቂ ትምህርቶች ቅድም የጠቃቀስናቸውን ለምሳሌ ባለፈው ትምህርት ላይ ያየናቸውን የፍቂ ዘርፎችን ሁሉም ሰው ማጥናት ግዴታ አይሆንበትም ግዴታ አይሆንበትም ማለት ነው። እንግዲህ ፈርድን በተመለከተ ይህን ያክል ካልን በቂ ይመስለኛል። ምክንያቱም ያው ፈርድ ይሄ ብቻ አይደለም። በዚህ ብቻም የሚቆም አይደለም ያኒ ትርጉሙ። ነገር ግን ያው በዚህ ደረጃ ላይ ይሄን ካወቁ በቂ ነው። ኪፋያ ኪፋያና ፈበል አይን በመባል በሁለት እንደሚከፈል ካወቁ በቂ ይመስለኛል። ከዚህ ቀጥሎ የምታየው ምንድን ነው? ሁለተኛው ሱና ነው። ሱና ሱና ምንድን ነው? ሱና ደግሞ ከፈርድ ቀጥሎ ያለ ነው። ሸሪዓው የሚፈልገው ነገር ሆኖ ነገር ግን ግዴታ ያልሆነ ግዴታ ያልሆነ ማለት ነው። ሁክሙ ምንድን ነው? ዩሳቡ ፋዒልሁ ሱናን ከተገበረ አንድ ሰው አጅር ያገኝበታል፣ ይሸለምበታል። ወላ ዩአቀብ ታሪኩሁ ሱናን ያልተገበረ ሰው ደግሞ አይቀጣበትም። ይሄ ነው ብያኔው። ሱናም መተው የሚበረታታ አይደለም። የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ መከተል አለበት እያንዳንዱ ሰው። ነገር ግን ቢተዋቸውስ አይቀጣበትም ነው። ይሄ መታወቅ ሱና ምን ተብሎ ይጠራል? መንዱብ ይባላል። አንዳንድ ጊዜ መንዱብ ስም ይሰጣል። ሌሎቹ ሙስተሀብ የሚለውንም እዚሁ ስር ያካትታሉ። ሌሎቹ ደግሞ ይለያዩታል። ስለዚህ ቴክኒካዊ ትርጉሙ ምንድን ነው? ማ አመረ ብህ ሻሬ ሸሪያው ያዘዘበት ነገር ነው። ላ አላ ወጅህል ኢልዛም በግዴታ መልኩ ሳይሆን በምርጫ በፍላጎት የሚሰራ ሲሆን ማለት ነው። ለዚህ ምሳሌ ራቲባ ሱናዎችን መውሰድ እንችላለን። ከዋጅብ ሰላቶች በፊትና ኋላ የምንሰግዳቸው ማለት ነው። ሶስቱ ከፊት ሶስቱ ከኋላ የምንሰግዳቸው ሱናዎች አስራ ሁለቱ ራቲባ ይባላሉ። እነዚህ ሱና ናቸው። ሱናዎች እንደ ዋጅብ ቅድም እንዳየነው በሁለት ይከፈላሉ። በሁለት ይከፈላሉ። እሱ ምንድን ነው? ሱና ሙአከዳ እና ሙአከድ ያልሆነ ማለት ነው። ሱነቱል ሙአከዳ የሚባለው وهي ما وذب النبي صلى الله عليه وسلم على فعلها ነቢዩ ሰለላሁ ዐለይሂ ወሰለም በተደጋጋሚ የሚያደርጉት ነገር ወይም ደግሞ የማይተዋቸው ሱናዎች ማለት ነው አንዳንድ ጊዜ ሱና መሆኗን ብቻ ለማሳየት የሚተዉት የሆነ ግዴታ አለመሆኑን የሚናገሩት ነገር ግን የማይተዉት ነገር ማለት ነው ለምሳሌ ሁለት ረክዓ ከፈጅር በፊት መስገድን እንደዚሁም ውትር ሰላትን በተመለከተ እነዚህ ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበረ አይቷቸው እነዚህ ሙአከዳ ይባላሉ በርካታ ናቸው ማለት ነቢ ሰለም የማይተዋቸው የሆኑ በተከታታይ ሁል ጊዜም በመንገድ ላይም ሆነው እንደዚሁም ቤትም ሆነው ነዋሪም ሆነው ማለት ነው ሙሳፍርም ሆነው የሚያደርጓቸው ሱናዎች ሙአከዳ ይባላሉ ጠንካራ ሱና ማለት ነው ገይር ሙአከዳ ጠንካራ ያልሆኑ የሚባሉት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ትኩረት ሰጥተው ሁልጊዜ የማይሰሯቸው ማለት ነው ሁሉ ጊዜ የማይሰሯቸው አንዳንድ ጊዜ ይተዋቸዋል አንዳንድ ጊዜ ይሰራሉ ለምሳሌ ከአስር በፊት እና ከኢሻ በፊት አራት ረካዎችን መስገድን በተመለከተ كلك زار لم هين ميادر قلت عند فجر صلاة أحيانا يصلي وأحيانا يتركه عندنا عندك زي سجدالو للا زي لمو يتوالو إيه النبي صلى الله عليه وسلم فلق نبرة أن بولت كفلا آيتنا المعلم إيه سنة النبي صلى الله عليه وسلم كل زي مسرات شكونه من دنو ሱና ሙአከዳ ይባላል። ያ ነገር ከተረጋገጠ አንድ ነገር ነቢዩ ስ ስለ ሁል ጊዜ መስራቻቸው ከተረጋገጠ ምን ይባላል? ሱና ሙአከዳ ይባላል። አህያንን አንዳንድ ጊዜ የሚተዋቸው ነገሮች ከሆኑ ደግሞ ይሄ ገይር ሙአከዳ ወይም ደግሞ ጠንካራ ያልሆነ ሱና እንለዋለን ማለት ነው። ሱና ናፍላም ይባላል ሌላ ስሙ ቅድም እንዳልኩት ሙስተሐብ ይላሉ ሌሎቹም ወመርጉበን ፊሂ የሚሉም አሉ የተለያየ ስሞችን ይሰጧቸዋል ዑለማዎች በርካታ እንግዲህ ከሱናም ጋር የሚያያዙ መስአላዎች አሉ ሆኖም ግን ከዚህ በላይ መሄድ አይቻልም በዚህም ዙሪያ ይህን ያክል ካወቀን ሌሎችን ደግሞ በአላህ ፍቃድ በሌሎች ጊዜያቶች ማለት ነው እያወቁ ይታለፋሉ እንሻላ ያኔ ትምህርቱ ሰፊ ስለሆነ የፍቄ ትምህርት እያንዳንዱን እናያለን ከተባለ በስፋት የሚታይ ከሆነ የራሱን ጊዜ የሚፈልግ ነው ወደሚቀጥለው ስናልፍ ሐራም ሐራም ማለት ምን ማለት ነው? ሐራም በቋንቋ ደረጃ መምኖ ክልክል ማለት ነው። ክልክል ወይም የተከለከለ ነገር ሐራም ማለት ያኔ ሐራም ብል አንድ ሰው ክልክል ነው። ይሄ ነገር ክልክል ነው ነው በቴክኒካዊ ፍቺው ሸሪያው ያስቀምጠው ማነሃ አንሁ ሻሪ على وجه الإلزام بالترك እንዳይተገበር በአጽንኦት ሸሪያው የከለከለው ነገር ማለት ነው አንድ ነገር እንዳይፈጸም እንዳይተገበር አላህ ስብሓን ወተዓላ ያዘዘበት ነቢዩ ስ ሰለም ያዘዙበት ይሄ ምንድን ነው ሐራም ነው የሚሆነው ለምሳሌ ዕቁቁል ዋሊደይን የወላጅ ሐቅ የወላጆችን ሐቅ አላህ ስብሓን ወተዓላ በቁርአን ወላ ተቁል ለሁማ ኡፍ ኡፍ እንኳን አትበሉ ይላል ኡፍ ማለት ማለት ነው ሌላ ትርጉም እኮ የለውም ይሄ ሁሉ ጊዜ የምንለው ነገር ነው አይደለም ኡፍ እንደው ብቃ አትጨቅጭቁኝ ኡፍ አሁንስ አበዛችሁብኝ ኡፍ ይሄ ሁሉ ጊዜ የሚባል ቁርአን ይሄን ይከለክላል ኡፍ የሚለውን ነገር እንኳን አትጠቀሙ ሌላው ይቅርና ስንትና ስንት ድንበር የሚያልፉ ሰዎች እንዳሉ ይታወቃሉ በወላጆቻቸው ላይ ይሄ ሐራም ሐራም ነው ስለዚህ ሐራም ሁክሙ ምንድን ነው ዩሳቡ ታሪኩሁ امتثالا ويستحق العقاب فاعله الله سبحانه وتعالى ይህን ነገር ከልክሏል ብሎ የተወሰው ይሸለምበታል ያኒ አጅር ያገኝበታል ከአላህ ዘንድ። የጣሰ ሰው ደግሞ ወይም ደግሞ ሐራም የሆነን ነገር የተገበረ ሰው ደግሞ ቅጣት ይጠብቀዋል፣ ይቀጣል ማለት ነው። ይቀጣል። ይህ ነገር በሌላ ስያሜ ዑለማዎች ማሕዙረን ይሉታል፣ መምኑዐንም ይሉታል። ማስያ እያሉ ወይም ዘንበል እያሉም ይጠሩታል። ይሄ ሐራም የሆኑ ነገሮችም ማለት ነው። ዑለማዎች በዚህም ዙሪያ እንደዚሁ ብዙ ነገሮችን ይላሉ። በሐራም ዙሪያ ማለት ነው። ሐራም በብዙ ቦታ ይከፍላሉና በራሱ ሐራም የሆነ ነገር አለ። አንዳንድ ሐራም በራሱ ሐራም የሆነ ነገር ሐራሙን ለዛት ይሄ ሸሪያው ያስቀምጠው ነገር ከመጀመሪያው ነው ማለት ነው። አንድ ሰው ካደረገው ያ ነገር ሐራም የሚሆን ለምሳሌ ዚና ዚና መስራት ሐራም ነው። ኒካ ሳያደርጉ ዝሙት መፈጸም ስለዚህ በዝሙት የተወለደ ልጅ ልጅ አይባልም፣ አይወርስም። ግዴታ ነፈቃም ግዴታ አይሆንበትም ማለት ነው። እንደዚሁም ሌላ ሐራም ደግሞ አለ። አንድ መሽሩዕ የሆነ ነገር ፊል አስል ያኔ በመሰረቱ መሽሩዕ ነው የተደነገገ ሆኖ ከሌላ ነገር ጋር የሚያያዝ ከዛ በኋላ ወደ ሀራም የሚወስድ ማለት ነው። ለምሳሌ አጅነቢ የሆነችን ሴት ማየት ሀራም ነው። ምክንያቱም ቀድ ዩአዲ ኢለ ዚና ወደ ዚና ሊወስድ ስለምችል ወደ ዚና ሊወስድ ስለሚችል እነዚህ ነገሮች መጠንቀቅ ያስፈልጋል። ያው ምንድነው ልዩነቱ የቀደሙ ጋር አንድ ዚና መስራት በራሱ ነው ሐራም የሆነው ነው ሐራም ነው ማለት ነው መስራቱ ድርጊቱ ራሱ እይታ ደግሞ ማየት በመሰረቱ አንድን ነገር ማየት ያው አይን ለማየት ነው እና የተሰራው ወይም የተሰጠው ታይበታል ታዲያ አንዳንድ ነገሮች ላይ እንደዚህ ሀራም ይሆናል ማለት ነው አጅነብ የሆነችን ሴቶችን ማየት ሁሉም ሴቶች ማየት አለም ሀራም ነው ባለቤትን እህትን ልጆችን እናትን ታያለ ማንኛውንም አጅነቢ ሴትም አንድ ጊዜ ይታያል ለእይታ ማናት ታያለ ነገር ግን ወደ ሌላ ነገር የሚወስድ እይታ ነው የተከለከለው ተደጋጋሚ እይታዎች የተከለከሉ ናቸው ማለት ነው። እንደዚያ ነገሮችም አሉ። በዚህ ዙሪያም ዑለማዎች ያው ሐራምን በጣም ይዘረዝሩታል። ቀደም እንዳልኩት ነው እንግዲህ ከጊዜ አንጻር ነው የምንገድበው። ከጊዜ አንጻር እንገድበዋለን ማለት ነው። ሌላው መክሩህ መክሩህ የሚለው ነገር በቋንቋ ደረጃ እንደዚሁም በሸሪያው የተቀመጠለት መንገድ አለ። የተጠላ ማለት ነው። ቋንቋ ደረጃ አልሙብገድ ይባላል። የተጠላ የሚል ትርጉም ይሰጣል። በሸሪያዊ ፍቺው ምንድን ነው? እስጥላሃን የተቀመጠው ነገር ማነሃ አንሁ ሻሪ ላ አላ ወጅህ ልኢልዛም ቢተርኪ ከአክል ልበሰር ያኒ والأكل متكئا والنوم قبل الإشاء والحديث بعدها ምንድን ነው ሸሪያው በግዴታ መልኩ እንደ ሐራም ያልከለከለው ነገር ማን ነው? ያኒ የተከለከለ ነው። ማነሃ አንሆ ሻሪ ሸሪያው ከልክሎታል። ነገር ግን በግዴታ መልኩ አይደለም፣ የሚያስቀጣ አይደለም ማለት ነው። ሁክሙ ምንድን ነው? መክሮ የሚለው ዩሳብ ታሪኩሁ ኢምቲሳለን ይሄ ነገር አላህ ጠልቶታል ብሎ የሚተው ከሆነ አጅር ያገኝበታል ከሰራው ደግሞ ወላ ዩአቀብ ፋኢልሁ አይቀጣበትም ግልጽ ነው ከሰራው ወይም ከተገበረው ለምሳሌ ተደግፎ ከበላ አይቀጣበትም ግን የተጠላ ነው ከኢሻ ሰላት በፊት መተኛት የተጠላ ነው ከተኛ ግን አይቀጣበትም ሰላቱን ይስገድ እንጂ ከኢሻ ሰላት በኋላም እንደዚሁ መነጋገር፣ ወሬ ማውራት የተከለከለ ነው። ያኒ የተጠላ ነው። የራሱ ምክንያት ስላለው ቶሎ ተኝቶ ጠዋት እንዳይነሳ ነው ካወራስ እንደዛ ነው። ያኒ አያስቀጣውም፣ አያስቀጣውም። የተጠላ ማለት ይሄ ነው ደረጃው። በመክሩህ ዙሪያም ብዙ ዑለማዎች የሚያስቀምጡት ነገር አለ። ብኢዝንላህ ተዓላ በሌላ ጊዜ ታሰፋላችሁ። ሌላው ነጥብ ደግሞ ምንድን ነው? ሙባህ ሙባህ ማለት የተፈቀደ ማለት ነው። አልማዕዙን ፊህ ይላሉ በቋንቋ ደረጃ። ሸሪያው ያስቀመጠለት ትርጉም ደግሞ ምንድን ነው? ማ ልሙከለፍ በይነ ፊዕሊሂ ወተርክህ አንድ ሰው ለማድረግም ለመተውም ሆነ ለመተግበር በምርጫው የሚያደርገው ነገር በሱ ኪያር የሚፈጸም ነገር ማለት ነው። ክልከላም ሆነ ትእዛዝ የሌለበት ነገር የተከለከለም የተፈቀደም ያልሆነ ነገር ምንድነው የሚባለው? ሙባህ ይባላል። የተፈቀደ ማለት ነው። ሁክሙ ምንድን ነው? የተፈቀደ እስከሆነ ድረስ የተፈቀደ ነው አጅርም እንደዚሁም ቅጣትም የለበትም። ወይሰማ አህያንን ሐላልን ሐላል ይባላል ወይም ጃኢዝ የሚቻልም የሚለውን ስም መስጠት ይቻላል ማለት ነው። በዚህ ዙሪያም በርከት ያሉ ትንተናዎች ዑለማዎች ይሰጡበታል በሙባህም ዙሪያ ማለት ነው ኢንሻአላህ ቀደም እንዳልነው ይሄንንም በሌላ ጊዜ ሰፋ ባለ መልኩ ይታያል ስለዚህ ሙባህ የሆነ ነገር መተኛት መብላት ሰው የፈለገውን የፈለገ ሰዓት ላይ ቢተኛ ለምን ተኛ አይባልም መተኛትንም ቢያቆም እንደዛው ማለት ነው ለምንድን ነው ያልተኛው አይባልም እነዚህ እንግዲህ የአዳዲስ ወደፊት በትምህርቶቻችን ሊገጥሙን የሚችሉና ማወቅ ያለብን ነገራቶች ናቸው። ከዚሁ ጋር ሌላ ቃል አለ የምንጠቀምባቸው እነዚህ ሸርጦች፣ አርካን፣ አልአዳ ወልቀባ የሚባሉ ነገሮች አሉ። ይህንንም ለማየት እንሞክራለን። ሸርጥ ማለት ያው መስፈርት ማለት ነው፣ ቅድመ ሁኔታ መሟላት ያለበት ማለት ነው። ሩኩን ግዴታ የሆኑ ነገሮችን የሚያመለክቱ ናቸው። በስርዓት ውስጥ የስርዓት አርካን፣ የጾም አርካን፣ የሀጅ አርካኖች፣ ሸርጦች ምናምን እንላለን ማለት ነው። ያ ነገር ተቀባይነት ለማግኘት የሚያስችሉ እነዚህንም በየቦታቸው እናያቸዋለን በደንብ አድርገን። አልአዳ እና ወልቀዷ የሚባሉ ነገሮችም አሉ። አንድ ነገር ፈራዊት የሆኑ ዋጅባቶችን ለምሳሌ ሰላትን በወቅቱ መስገድ ግዴታ ነው አይደለም ይሄ ምን ይባላል አዳ አዳ ይባላል በአረብኛ ማለት ነው አዳ የምንለው ይህንን ነው በወቅቱ ያን ነገር ማድረስ መተግበር መፈጸም ይሄን ትርጉም ይሰጣል ለምሳሌ ጾም አንድ ሰው አፈጠረና በረመዳን በሌላ ጊዜ ይጾማል በሸዋል ውስጥ ማለት ነው ያን ጾም ይከፍላል አንድ ሰው ለምሳሌ ሙሳፊር ሆኖ ወይ ታሞ እንበል ያ ደግሞ ያ ጾም ደግሞ ምን ይባላል? አዳ አይባልም። በጊዜው አልተፈጸመምና ማለት ነው። ቀዷ ይባላል ማለት ነው። ቀዷ ይባላል። ቀዷ ማለት ያን ነገር ያለፈን ነገር በተፈቀደ መልኩ ማለት ነው መልሶ ያን ነገር ቀዳ ማውጣት። ለምሳሌ ሶላት በጊዜው ነበር የሚሰገደው። በጊዜው ከሰገደ አዳ ይባላል። ከጊዜ በኋላ እንቅልፍ ተኝቶ አምልጦትም ከሰገደ እንደ ነቃ ደግሞ ይሰግዳልና ያኔ ደግሞ ምን ይባላል? ቀዳ ይባላል ማለት ነው። በደረሰበት ሰዓት ላይ ቀዳ ያወጣ ነው የሚባለው። ቀዳ ያወጣ ጠይብ። እነዚህ ሌላው ደግሞ ምንድን ነው የሚያጋጥሙን እጅማ እጅማ ማለት ዑለማዎች የተስማሙበት ነገር ማለት ነው። ዑለማ ደረጃ ሙጅተሂድ ደረጃ የደረሱ ትላላቅ ዑለማዎች የተስማሙበት አኢማዎች የተስማሙበት ማለት ነው። ሰሃቦች፣ ታቢዮች ከዛም በኋላ ያሉ ትልልቅ ዑለማዎች በአንድ ሸሪያዊ ጉዳይ ላይ ከተስማሙ ያ ነገር እንደ ምንጭ ያገለግላል። እንደ ምንጭ ያገለግላል። ያው የሸሪያችን ምንጮች ምንድን ናቸው? ቁርአን ናቸው። አንዱ ቁርአን ነው ዋነኛው ማለት ነው። እያንዳንዱ ድንጋጌ የምንወስደው ከዛ ነው። ከዛ ሀዲስ ነው። እነዚህ ዋህይ ናቸው ሁለቱም ማለት ነው። እንደ አንድ ነው የሚቆጠሩት አንዳንድ ጊዜ። ከዚህ በኋላ ደግሞ ኢጅማዕ ነው የዑለማዎች ስምምነት የዑለማዎች ስምምነት እንደ ሌላ ሶርስ ወይም ምንጭ ይወሰዳል። ሌላው ቅያስ ነው። ቅያስ ማለት ደግሞ በቀጥታ በቀጥታ ምላሽ ያልተገኘለት ነገር ሆኖ ከሌላ ነገር የሚወሰድ ከሌላ ተወስዶ ለምሳሌ አንድን ነገር ሊከለክል የመጣ ነገር ይኖራል በሸሪያ ውስጥ ማለት ነው። ያ ነገር በውስጡ ብዙዎችን ሊያካትት ይችላል። በሌላ ጉዳይ ላይ directly ወይም በቀጥታ ለዛ ማስረጃ ካልተገኘ ያኛውን ለሌላኛው የተከለከለ ሊከለክል የመጣውን ማስረጃ ወስደው ለሌላው ማዋል ይታያል። ይሄ ቅያስ ይባላል ማለት ነው። እንደ አንድ ምንጭ ይጠቀማሉ ዑለማዎች። ይሄም ወደፊት የምናየው ነገር ነው። ሲያጋጥመን አዲስ እንዳይሆን ነው። እንግዲህ እነዚህ ወደፊት በትምህርቶቻችን ውስጥ ልናያቸው ሊገጥሙን የሚችሉ ነጥቦች ናቸው በፍቅህ ትምህርት ውስጥ ማለት ነው ቀድመን ናቸው ወሳኝ በመሆናቸው ነው እንግዲህ የፍቅህ ትምህርት ሰፋ ያለ ነው ብኢዝኒላሂ ተዓላ በሚቀጥለው በቀጥታ ማለት ነው ወደ ዋናው ትምህርታችን እንገባለን በትምህርት ሶስት ብኢዝኒላሂ ተዓላ የዛሬውን ደርስ በዚሁ እናጠናቅቃለን ጥያቄዎችን እናነሳለን እነዚህ ድንጋጌዎች ሸሪያው ያስቀምጡ ድንጋጌዎች ስንት ናቸው? ፈርድ ማለት ሱና ማለት እነዚህን አንድ በአንድ ማወቅ አለባችሁ። ይህን ጥያቄ ለራሳችሁ መመለስ አለባችሁ። በሚቀጥለው ደስ እስክንገናኝ ወብላይ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።